ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። አጼ አምደ ጽዮን ከሙስሊሙ ጋር በገጠመው ውጊያ ሁሉ በለስ እየቀናው ግዳይ እየጣለ ድል በድል መሆኑንና ሙስሊሞችም ለማጥቃትም ሆነ ራሳቸውን ለመከላከል ያደረጉት ሙከራ ሳይሳካ መቅረቱን ባለፈው ሳምንት ክፍል 21 ትረካ አድምጠናል። እውነትም አምደ ጽዮን ጽኑ ተዋጊ ነበር። በቀጣዩ ምን እንሰማ ይሆን? ለመሆኑ የአጼ አምደ ጽዮን ጦርነት የኢኮኖሚ ወይንስ ሃይማኖታዊ? ለመሆኑ አጼ አምደ ጽዮን ምን አይነት የሞራል ስብዕና ነበረው? ሰባቱ የሙስሊም ነገስታት ለምን በአምደ ጽዮን ተሽመደመዱ? ይህንና ሌሎችንም ጉዳዮች በተመለከተ የዛሬውን ክፍል 22 ትረካ ሙሐባ ይዞላችኋል። ተከታተሉት። የኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 22 ትረካ አጼ አምደ ጽዮን ሙስሊሙን ለማጥፋት ያዘጋጀውን ሰራዊት ቀሰቀሰ። ሙስሊሞችን ሳይጨርስም ወደ አገሩ እንደማይመለስ ማለ። ተክለ ጻድቅ በኩሪያ ይህንን አስመልክቶ እንዲህ ሲሉ ጽፈዋል። አምደ ጽዮንም ከእንግዲህ ወዲህ እናንተ የምትሉትን በሉ፣ እኔ ግን እስላሞቹን ሳልጨርስ ወደ ሀገሬ እንዳልመለስ በሰማይ አምላክ ምያለሁ በማለት ተናገረም። በዚህ ጊዜ ሰራዊቱ ንጉሥ ሆይ አሁን እንዳዘዝከን እንሰራለን፣ ነገር ግን ሁሉም እንዲቀናን ባርከን ሲሉ መለሱለት። አምደ ጽዮንም የከሃዲዎቹ ሰይፎችም ሆነ ጦራቸውም ፍላጻቸውም በላያችሁ ላይ ውደቅ የእናንተ ግን ሰይፋችሁም ወደ ልባቸው ይግባ፣ ጦርና ፍላጻውም ወደ ልባቸው ይድረስ። ጎራዴዎቻችሁና ጦራችሁ እነሱን ይምታ። እናንተን እግዚአብሔር በጋሻው ከልሎ እየሰወረ ኃይልና አሸናፊነት ይስጣችሁ ሲል ጦርነቱን ባረከላቸው። እነርሱም አሜን ወአሜን ለይኩኑ ለይኩኑ ሲሉ ምርቃቱን ተቀበሉ። እና እንደ ጽዮን ዘወይ የተባለችውን አገር ወረው ሼህ አብደላ የሚባሉትን አሊም ገደሉ። መስጊድም አቃጠሉ። ወደ ደዋሮ የዛሬው አርሲ በመሄድ አገሩን ከዳር እስከ ዳር አጠፉት። አዝመራውንም ሳይቀር አጠፉት። የገናን በዓልም በዚያው አከበሩ። ወደ ሻርካ ሱልጣኔት በመጓዝ ከብቱንም ፈረሱንም በቅሎውንም ዘረፉ። የሻርካ ሱልጣኔት ደግሞ ስፋቷ አምስት ቀን ወይንም መቶ ኪሎ ሜትር በሶስት ቀን 60 ኪሎ ሜትር ያስጉዝ ነበር። አጠቃላይ የቆዳ ስፋቷ 6000 square ኪሎ ሜትር ያህል ነበር። የሻርካ ሱልጣኔት ህዝቦቿ እንደ ደዋሮና አረብኛ ሁሉ የሐነፊ መዛህብ ተከታዮች ነበሩ። በአረመኔው የክርስቲያን ንጉስ ያለ ምርጫቸው ክርስትና እንዲቀበሉ ተገደዱ። አምደ ጽዮን እስላምንና ሙስሊሞችን ለማጥፋት ቆርጦ ስለተነሳ ጭፍጨፋውን አፋፋመ። ይህን ዓላማውም እንዲህ ሲል ለሰራዊቱ ገልጿል። እኔ የምላችሁን ስሙ። እንግዲህ በመጣንበት አንመለስም። የመጣንበት ጉዳይ አረመኔውን አጥፍተን በቦታው ክርስቲያን ሕዝብ እስከምንተካ ድረስ አገሩን ሁሉ እያቀናና ሹምሽር አድርገን እንመለስ። በ1329 አምደ ጽዮን ሀዲያን ወሮ መሪዋን አማኖንን ረታው። መሪዋንና በርካታ የሀዲያ ህዝቦችን በምርኮ ወሰደም። ሙስሊሞች ላይ እጅግ ዘግናኝ ጭፍጨፋም ፈጸመም። ቁጥራቸው እጅግ በርካታ የሆኑ መስጊዶችንም አፈራረሰ፣ አቃጠለም። በ1332 የደግዌ ከተማን አቃጠለም። በአቅራቢያ የነበሩትን በርካታ አርብቶ አደሮች የወርጂ ሙስሊሞች ገደለም። የአምደ ጽዮን ዜና ማዋል እግዚአብሔርን የማያውቁ ሲል ሙስሊም ወርጆችን ወቅሷል። አንዳንዶች የአጼ አምደ ጽዮንን ዘመቻ ኢኮኖሚያዊ አድርገው ሊያቀርቡ ሞክረዋል። ሌሎች ደግሞ ሙስሊሙን ጥፋተኛ አድርገው አቅርበዋል። ይህ አባባል ከአጼው ንግግርና ተግባር ጋር በግልጽ መቃረን ይሆናል። የአጼ አምደ ጽዮን ዘመቻ እስላምን በማጥፋት ክርስትናን ለማስፋፋት ነበር። በዘመተበት ሁሉ እስላምን በማጥፋት ክርስትናን ሊያስፋፋ ሲጣጣር ነበር። ለአብነት መሪ ራስ ኤ ኤም በላይ እንዲህ ሲሉ ጽፈዋል። ከዚያም አጼው ዘይላ ደርሰው በዚያ የሚገኙትን ሙስሊሞች አስጠምቀው ቤተ ክርስቲያን ተክለው ወደ ዳጉ ደረሱ። በጦርነቱ ሰብረዲን ከደዋሩ መሪ ሃይደር ጋር ተማረኩ። አጼ አምደ ጽዮን በባህሪው እኩይ ግለሰብ ነበር። የአባቱን ሚስት ወይንም እንጀራ እናቱን አግብቷል። ሁለት የገዛ እህቶቹንም አስገድዶ ደፍሯል። ለወንጀሉ ማስተሰሪያ አድርጎ የወሰደው እስላምን ማጥፋትና ሙስሊሙን መጨፍጨፍ ነበር። ሰብረዲን ሲያመልጥ አጼ አምደ ጽዮን ታቦቱ ያለበት ድንኳን ውስጥ ገብቶ የመሰወያውን ወንበር በእጁ ይዞ የልቤን ልመና ስማኝ፣ በአንደበቴ ለምንን አትከልክለኝ፣ በአጥያቴ ምክንያት የምህረትን በር አትዝጋብኝ ሲል ጸልየዋል። አምደ በወረራ በተቆጣጠራቸው የሙስሊም ክልሎች ውስጥ በርካታ አብያተ ክርስቲያናት ታነጹ። በርካታ ሙስሊሞችም ያለ ምርጫቸው ክርስትና እንዲቀበሉ ተገደዱ። ሙስሊሞች ይህንን ሁሉ መከራ ማስተናገድ ግድ ሆነባቸው። ኃይላቸውን አስተባብረው ራሳቸውን መከላከልም አልቻሉም። ምክንያቱም ደግሞ የብሔርና ተልካሻ ሃይማኖታዊ ልዩነታቸውን ፈተው ጠንካራ አንድነትን አለመፍጠራቸው ነበር። የጠላታቸውን ተጨባጭ ሁኔታ በሚገባ አጥልተው ይህንን ለመመከት በሚያስችል አኳኋን ዝግጅት ማድረግ ይጠበቅባቸው ነበር። አስፈላጊውን ዝግጅት ግን አላደረጉም። ሙስሊም ሱልጣኔቶች ሰባት ቢሆኑም ተራ በተራ መመታት እጣቸው ሆነ። የሚገርመው በዚህ ሁሉ መካከል አንዳንዶቹ ስልጣን ፈላጊዎች ነበሩ። በአጼው ስር በመሆን ሙስሊም ወንድማቸውን ድል አድርገው ቦታውን ለማግኘት ይቋምጡ ነበር። ኢብኑ ፈድሉላህ አልኡምሪ ከ1301 እስከ 1349 በጻፈው ላይ እንዲህ ማለቱን ቲርሚንግሃም አጣቅሶ ጽፏል። ከሺህ አብዱላህ አዘይላይ እና ከሌሎች የዚህ ሀገር ዑለሞች እንደሰማሁት እነዚህ ሰባቱ ሙስሊም ነገስታት የጋራ ግንባር ቢኖራቸውና በመካከላቸው ያለውን ጠብና ሽኩቻ በጠንካራ ህብረት ቢቀይሩት ኖሮ ራሳቸውን የሚከላከሉበት ኃይል ያገኙ ነበር። ነገር ግን ካለባቸው ድክመትና ከኃይላቸው መበታተን በተጨማሪ እርስ በርሳቸው ይመቀኛኙ ነበር። አንዳንዶቹ ራሳቸውን በአማራ ነገስታት ብብት ስር ይከታሉ፣ በእርሱ ስልጣን ስርም ይገባሉ። ከመዋረዳቸውና ከድህነታቸው ጋር ቋሚ ግብርም ይከፍላሉ። ከዚህ የምንረዳው ሙስሊሞች የጠላትን ሴራ መቋቋም አለመቻላቸውን ነው። ራሳቸውን አዘጋጅተው በአንድነት አልጠበቁም። ይህም ከፍተኛ ዋጋ አስከፍሏቸዋል። በአጠቃላይ የሙስሊሞች ለጦርነት አለመዘጋጀት በቀላሉ ተራ በተራ ለውድቀትና ለእልቂት ዳርጓቸዋል። ኃይላቸው በወጉ ባለመደራጀቱ መዋቅሩን በአንድነት ማንቀሳቀስ አስቸጋሪ ነበር። አጼ አምደ ጽዮን በጦር ወረራ ደዋሮን፣ ባሌን፣ ሀዲያን፣ ፈጠጋርንና ኢፋትን ወረረ። ነፃነታቸውንም መጠቀም ከ1332 እስከ 1336 ባለው ጊዜ ውስጥ ከሙስሊሞች ወደ ግብጽ ልዑክ ተላከ። ልዑኩን የመሩት የሐነፊ መዝሐብ ተከታዩ ዓሊሙና ሙፍቲ ሼህ ጀማሉዲን አቡ መሐመድ አብደላ ቢን ዩሱፍ አዘይላይ ነበሩ። የልዑኩም ዓላማ በሙስሊሞች ላይ እየተፈጸመ ያለውን ጭፍጨፋ ለግብፁ ሱልጣን አልናስሪ ቢን ሙሐመድ በማስረዳት ሙስሊሞች እንዲታደግ ለማድረግ ነበር። የግብፅ ሱልጣን በአሌክሳንድሪያው ጳጳስ አማካይነት ለአምደ ጽዮን ደብዳቤ በመጻፍ ጭፍጨፋውን እንዲያቆም ለማሳሰብ ነበር። በዚህ ጊዜ ነበር የግብፅ ቤተ መንግስት ዜና መዋል ጸሐፊው ኢብኑ ፈድሉላይ አልኡምሪ ሼህ አብደላን በማግኘት ቃለ መጠይቅ ያደረገላቸው። ከዚህ ቃለ መጠይቁን በመነሳት ስለ ኢትዮጵያውያን ሙስሊሞች ጽፏል። የአጼ አምደ ጽዮን መልእክተኛ በኖቬምበር 1336 ረቢያል አኺር 737 ዓመተ ሂጅራ ግብጽ ደረሰ። ይህን ጊዜ ሻህ አብደላ አዘይላይ ወደ ሱልጣን ዙዋሂር ቡርቁቅ ቤተ መንግስት በመመላለስ በዚያ አጋጣሚ በሙስሊሙ ላይ በደል እንዳይደርስ የሚያስጠነቅቅ ደብዳቤ እንዲጻፍ ጠይቀዋል። በኢትዮጵያውያን ሙስሊሞች ላይ የሚደርሰው በደል በአስቸኳይ እንዲቆም የሚያሳስብ ደብዳቤ ለአጼው እንዲጻፍ የአሌክሳንድሪያው ጳጳስ ከቤተ መንግስቱ ታዘዙም። እንደተባለውም ጳጳሱ ደብዳቤውን ጻፉ። ሆኖም ደብዳቤውን የአጼው ልዑክ ሳይሆን የግብጽ ሱልጣን መልእክተኛ እንዲያደርስ ታዘዘም። ደብዳቤውን ቡርሃኑዲን አዲሚያጢ ወደ ኢትዮጵያ ይዞ ተጓዘም ለአጼውም አደረሰ። አጼውም መልእክተኛውን ከሃይማኖቱ የሚቃረን ተግባር እንዲፈጽም አስገደደው። ሻ አብደላ አዘይላኢ ወደ ግብጽ ተጉዘው የሙስሊሙን በደል ካጋለጡና አጼ አምደ ጽዮንም ላይ ጫና ለማሳደር ከሞከሩ በኋላ ወደ ኢትዮጵያ ሳይመለሱ ኑሯቸውን እዚያው አድርገዋል። ቢመለሱ አክራሪ የክርስቲያን ንጉሥ እርምጃ ይወስድባቸው ነበር። ሼህ አብደላ ቢን ዩሱፍ በቅጽል ስማቸው እና አቡ መሐመድ ወደ ግብጽ ከተጓዙ በኋላ ጊዜያቸውን በመማርና በማስተማር አሳልፈዋል። በግብጽ ከታዋቂው ኢትዮጵያዊ ዓሊም ፈክሩ ዘይላ ሻሪውል ከንዝ እውቀትን ቀስመዋል። ከቃዲ አለውዲን ቢን ቱርኪማኒና ሌሎችም ዑለማዎችም ተምረዋል። በግብጽ ቆይታቸው ከሻፍ በተሰኘ የቁርአን ማብራሪያ ውስጥ ለተጠቀሱት ሐዲሶች ዋቢ ወይንም ማብራሪያ የሚሆን መጽሐፍም ጽፈዋል።